ورحمة الله وبركاته صوم التطوع وما نهي عن صومه ባቡ ጾም ተጠወ የተጠወ በፍላጎት የሚጾም ጾምና ወማ ኑሂየ የተከለከለ አንጾሚ ከመጾም የተከለከሉ ቀናቶችን እንመለከታለን። ሶመ ተጠወ ዘካተ ተጠወ ሰደቀተ ተጠወ አለ ሶመ ተጠወ አለ ሶላተ ተጠወ አለ ሐጅ ተጠወ አለ ዚያዳ ተጨማሪዎች በፈራኢዝ ላይ ተጨማሪዎች ናቸው ሶላተ ተጠወ አለ ራቲባዎችን ይመስል ሰደቀተ ተጠወ አለ ከዘካ ውጭ ያሉ ሰደቃዎችን ይመስል ሐጅ ተጠወ አለ ሁለት ሶስት ጊዜ አንድ ሰው ሐጅ ቢያደርግ አንድ ጊዜ ወጀበበት በኢድማ አንድ ጊዜ ብቻ ነው ፈርዱ የሚሆነው ከዛ ውጭ ያለው ነው ሱና ነው የጾምም ራሱ ተጠወ አለ ከረመዳን ውስጥ ከከፋራ ውጭ እና ከቀባ ውጭ ያሉት ከነዝር ውጭ ያሉት ዝም ብሎ ሙጥለቅ ሰኞ፣ ሐሙስ ምናምን የሚጾሙ ማለት ነው። እነዚህ የመሳሰሉትን እናያለን። وعن ابي قتاده الانصاري رضي الله تعالى عنه ان رسول الله صلى الله عليه وسلم ነቢዩ ዓለይሂ ሰላቱ ወሰላም የአላህ መላእክተኛ ምን ይላሉ? ሱኢለ ተጠየቁ ይላል። አባ ቀታደተ አንሳሪ ረዲየላሁ ተዓላ አነ رسول الله صلى الله عليه وسلم الله ملكتنا سئل تطيق عن صوم يوم የአረፋ ቀን መጾም እንዴት ነው አሏቸው። ቃል ነብዩ አለይሂ ሰላቱ ወሰላም እንደሃሉ በስ እሱም በመጾም የሚገኝ ነገር አላሉ ነብዩ አለይሂ ሰላቱ ወሰላም። አንደኛ ይከፍሩ ሰነተል ማዲያ ያለፈውን አመት ወንጀል ያስምራል፣ ወልባቂያ የቀረውንም የቀጣዩንም አመት ወንጀል ያስምራል አሉ ነብዩ አለይሂ ሰላቱ ወሰላም። የአረፋ ቀን ጾም عرفة قن صوم مالك سنتين وقن مالك نه من ذي الحجة اليوم اليوم التاسع من ذي الحجة كذي الحجة زتنين وقن مالك ايه بحج لا اللي سويشنا حج لا يلا هون انسو سئل عن صوم يوم عرفة قال يكثر السنة الماضية يلفون آمت ونجل ياسمرال والباقية يقرون ياسمرال لا وسئل عن صوم يوم عاشوراء የአሹራ ቀን ሙሐረም አስረኛውን ማለት ነው። በሙሐረም ወር አስረኛውን ቀን መጾም ፈቃል ዩከፍሩ ሰነተ ልማዲያ ያለፈውን አመት ወንጀል ያስምራል አሉ ነቢዩ አለይሂ ሰላቱ ወሰላም። ወሱኢለ አየውሚ አን የውም ልእትነይን ሰኞን መጾም ሲሏቸው ፈቃል ዛሊከ የውሙን ይህማ ቀን ነው አሉ። ወልድቱ ፊህ የተወለድኩበት እለት ነው። ወቡዒስቱ ፊህ የተላኩበትም እለት ነው። ወኡንዚለ አለየ ፊህ ቁርአንን በእኔ ላይ የተወረደበት እለት ነው አሉ። ይሄማ በጣም ጽሙት አሉ ነብዩ አለይሂ ሰላቱ ወሰላም። እነዚህን ሶስት ቀናቶች ነው። አንደኛ የውሜ አረፋ የአረፋን ቀን መጾም ነው። ከሀጅ ውጭ ላለ ሰው መጾም ይህን ደረጃ ያስገኛል። ሀጅ ላይ ላለ ሰው ግን አክቶሎ አለመጾሙ ነው። ለምን ዚክር አለበት፣ ተልቢያ አለበት፣ ከቦታ ቦታ ይንቀሳቀሳል። አረፋ ላይ ብዛት ዱዓ የሚያደርግበት ቀንና ዚክር የሚያበዛበት ተልቢያ የሚያበዛበት ስለሆነ አለ ጾሙ ይሻላል ነው ማለት። ከዛ ውጭ ላለ ሰው ግን አረፋን መጾም ይህን ያስምራል። ያለፈን አመትና የወደፊትን አመት ያለፈ አመት ወንጀል ምን አይነት ወንጀል ነው ብለዋል? አስተጋኢር ትናንሽ ወንጀሎችን ማለት እንጂ ትላልቅ ወንጀል አይደለም። ትላልቅ ወንጀሎች ምህረት የሚደረግላቸው በተውበት ብቻ ነው። በተውበት ብቻ ነው። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ብለው ተናግረዋል። አሶላቱ ልኸምስ አምስት ወቅት ሶላት ወልጁሙዓቱ ኢለልጁሙዓ ከጁሙዓ እስከ ጁሙዓ እነዚህ ሙከፊራቱን ሊማ በይነሁነ በመካከላቸው ለሚፈጸሙ ወንጀሎች ማስማሪያ ይሆናሉ ብለዋል። ባይሆን የበጅቱኒ በትል ከባኢር ትልልቅ ወንጀል ከተራቀን አሉ። ትልልቅ ወንጀል ከተራቀ ትልልቅ ወንጀል ምህረት የሚያገኘው በተውባ ብቻ ነው። እንጂ በእነዚህ አይማርም። ባዕዶል ዑለማ ግን አይ ምህረት ያገኛል ብለዋል። ምህረት ያገኛል ትልቅ ወንጀል የሰራ ولكن صحيح እና ሰሪሕ የሆነ ከሐዲስና ከሚዛንም angle ከሐዲስ ከመረጃ angle ስናየው የትኛውንም ይማረው ሰጋኢር ትናንሽ ወንጀሎች ናቸው። ትላልቅ ወንጀል በተውበት ብቻ ነው። إذا اجتنبت الكبائر ብለው ነው ነብይ የተናገሩት። እነዚህ አምስት ሶላት እስከ ሶላት፣ ጾም እስከ ጾም፣ ሐጅ እስከ ሐጅ እንትን ጁማዓ እስከ ድረስ ሙከፍራቱን ሊማ በይነሁነ ብለው ከተናገሩ በኋላ ባይሆን ትላልቅ ወንጀል ከተራቀ ብለዋል። እንደውም በጣም ያጠበቡት ሰዎች እነዚህ ትናንሽ ወንጀሎች ራሱ በእነዚህ አውቃቶች ምህረት የሚያገኙት ትልልቅ ወንጀል ሰውየው ካልሰራ ነው። አለበዛ ትላልቅ ወንጀል ላይ እድሜውን የሚያሳልፍ ከሆነ ሶላቱ ራሱ ትንሾችን አያስምርም ያሉ አሉ። ላኪን እዚህ አይነት ጥበትም ውስጥ አይገባም። ግን ትላልቅ ወንጀል የሚለቀው ከአላህ ምህረት የሚያሰጠው በተውበት ብቻ ነው። ነወዊ ምን ይላሉ ረሕመሁላህ ረሕመቱላህ አለይህ ትናንሽ ወንጀሎች ናቸው ብለዋል። እዚህ ቦታ ላይ ያለፈውንም አመት የወደፊትንም አመት ምህረት ያስደርጋል የተባለው ትናንሽ ወንጀልን ነው። ትናንሽ ወንጀል ሰውየው ከሌለበት ከትላልቅ ወንጀሉ አላህ ሊያቀልለት ይችላል። ላይማር ይችላል፣ ግን ሊያቀልለት ይችላል የሚል አስተያየት ሰጥተዋል። ትላልቅም ከሌለበት ትናንሽ ወንጀልም ከሌለበት ደግሞ ደረጃው ሊጨምር ይችላል ብለዋል ነው እነ ኢማሙ አልሐረመይን ደግሞ ትናንሽ ወንጀል እንጂ ሌላ በምንም አይነት መልኩ አይገባም ማለት ያለፈውን አመት ወንጀል ያስምራል። ይሄ ተፈጽሟል። ወልባቂያ የወደፊቱን ወንጀል ያስምራል ማለት ምን ማለት ነው? የወደፊቱ ወንጀል ያስምረዋል ማለት እንዳይሰራ አላህ ያደርገዋል ማለት ነው። እንዳይሰራ አላህ ይጠብቀዋል። ያሲሙ የወደፊት ወንጀል ገና ለሚሰራ ወንጀል ምህረት የተገኘው ነብዩ አለይሂ ሰላቱ ወሰላም እና በድር ላይ ያሉ ሰዎች ናቸው ተብሏል። እነዚህ መክሱሶች ናቸው። ሊግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር ብሏቸዋል። ያለፈውንና የወደፊቱን ለነብዩ ቁርአን እንደዛ ብሏቸዋል። የወደፊቱንም ማለት ነው። እዕመሉ ማሽእቱም እኒ ቀድ ገፈርቱ ለኩም የፈለጋችሁትን ስሩ ምሬያችኋለሁ ብሏቸዋል። እነማንን? የበድር ሰዎች በድር ላይ የተሳተፉት ለነዚህ ጥቅስ አለ። ወላኪን ወልባቂያ አላህ ይጠብቀዋል ለማለት እንጂ ምህረት ይደረግለታል ማለት አይደለም የሚሉ ዑለማዎች አሉ። ማንኛውም ስለሱም ጥሩ ነው። ወሱኢለ አይ አን ሶሚ የውሚ አሹራ የአሹራ ቀን መጾም ያለፈውን አመት ወንጀል ያስምራል። የአሹራ ቀን ስንተኛው ቀን ነው ብለናል? አስረኛው ነው። ነብዩ ጾመውታልም አዘው ተጾሟልም የውመል አሹራ ማለት ነው። وقال النبي صلى الله عليه وسلم في حديث آخر نبي عليه الصلاة والسلام من بلوان عسرنيون سنة ولو عشت ولو بقيت ولو بقيت ولو عشت لصمت التاسعة አው ታሱዓ ዘጠነኛውንም ቀን ጾም ነበር ብሏል። እድሜ ቢሰጠኝና ብደርስ ቀጣይ ዓመት ዘጠነኛውን ቀን እጾመዋለሁ ብሏል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ዘጠነኛውና አስረኛውን መጾም ዘጠኛውና አስረኛውን መጾም አስረኛውን ብቻ የጾመ ሰው ለአላ የኩነ ተሸቡሃን ቢልይሁድ በአይሁዶች ስራ ተሸብሁ እንዳይሆንበት አስራ አንደኛውን ቢጨምር ጥሩ ነው ይላሉ ዑለማዎች። ጥሩ ነው አስራ አንደኛውን ቢጨምር አስረኛውን ቀን የሚጾመው ሰውዬ ማለት ነው። የመላ አሹራ ሲጾም ተባባል ከጥቅስ ካየ ነው አስረኛው ቀን ይጾማል። ዘጠነኛውም ብኖር ጾመዋለሁ ብለዋል። አስረኛውን ግን ጾመውታል፣ ተጾማል እንደ ዘመናቸው ነብዩ عليه الصلاة والسلام። ወደፊት ቀጣይ ዓመት ቢደርስ ዘጠነኛውንም ጾመው ነበር ብለዋል። ስለዚህ ዘጠነኛውንም አስረኛውም ይጾማል። ይሄ ግልጽ ነው። ወሱኢላ አን ሶሚ የውሚል ኢስነይን ስለ يوم الاثنين ነብዩ ሲጠየቁ አለ ሰላቱ ወሰላም ምንድን ነው ያሉት? ስለ ሰኞ ሶስት ታላላቅ ጸጋዎች የተገኙበት ቀን ነው። ይህ ቀን ደግሞ አስደሳች ቀን ነው። የሚደሰቱበትን ቀን ደግሞ በሹክር ነው የምናሳልፈው። ሹክር ማለት ደግሞ ጾሙ ማሳለፍ ማለት ነው። ሶስት ምርጥ ምርጥ ነገሮች አግኝተንበታል። የውመል ኢስኒን ሰኞን ቀን አንደኛ ነብዩ የተወለዱበት እለት ነው። ዛሊከ የውሙን ቀን ነው። ውልድቱ ፊህ የተወለድኩበት እለት ነው ብለዋል። ወቡዒስቱ ፊህ የተላኩበት ቀን ነው። ነብዩ የተላኩት ሰኞ ቀን ነው ማለት ነው። ወኡንዚለ አለየ ፊህ ቁርአንም የመጀመሪያው ቁርአን የሚወረደው ሰኞ ነው። ስለዚህ ብዙ ኸይራት የተሰባሰበበት የተፈጠረበት ታሪካዊ ቀን ነው ማለት ነው። ይህን ቀን አላህን ስናመሰግንበት እንውላለን። አላህ ማመስገን ማለት ደግሞ ጾሞ መዋል ማለት ነው። ነብዩ የተወለዱበትን እለት በማክበር በመደገፍ የለም። አልዒባደቱ ተውቂፍያ ዒባዳ በጥቅሱ ላይ ብቻ ይደገፋል። በቃ በሱ ላይ ቀጥ ነው የሚለው። ስለዚህ ነብዩ የተወለዱበት እለት ከተባለ በጾም ማሳለፍ ማለት ነው። ወላኪን ሰኞ ቀንና ውላ አያም መውሊድ የሚባለው የረቢዑ ይለያያል። የረቢዑ በአመት የሚመጣው የተወለዱበት አመት ማለት ነው። ሰኞ ላይ ውል ይችላል፣ ቅዳሜ ሊሆን ይችላል፣ እሁድ ሊሆን ይችላል፣ ጁሙዓ ሊሆን ይችላል። ያን ቀን ጾሞ መዋል ማለት አይደለም። ነብዩ ሰኞ ነው። ሰኞ ማለት ደግሞ አመት ውስጥ ያለ ሰኞ ማለት ነው። የረቢዑን ሰኞ ጠብቀን አይደለም የምንጾመው። አይሁዶች ጾመውታል። ሙሳን نجى الله موسى من فرعون ከ غرق ና ከፈርዖን አላህ አድኗል። ፈርዖንን አላህ አስምጦት ሙሴን ከነቀውሞ አላህ ያዳነበት ጌታ ያዳነበት ዕለት ስለሆነ እንጾመዋለን፣ ሙሳም ይጾመው ነበር ብለው ተናግረዋል። ነብዩ ይህንን አይተው ነው نحن أولى باتباع موسى منكم ከእናንተ ከአይሁዶች የተሻለ ለሙሳ more የምንቀርበው እኛ ነን ብለው ነብዩ ራሳቸውን ጾሙ ጾሙ ብለው ማዘዝ አሹራን ማለት ነው። መጀመሪያ ፈርድ ነበር ድሮ ረመዳን ከመምጣቱ በፊት ከረመዳን በኋላ ግን ወደ ሽማ ነፍስ አስሩንም አይደለም አስረኛውን አስሩንም ሳይሆን አሹራ ነው እኮ አስረኛው ማለት ነው። ታሱአ ዘጠነኛው ማለት ነው። እኛ ለማለት ነው። አስሮች ማለት አይ አአ የለም የለም እንትን እ የዙል ሂጅ አስሮቹ አሉ የዙል ሂጅ አስሮቹ አያሞች ማለት ነው። ተገባን አይደል? አስረኛው ቀን ዒዱ ነው አይደል? ዘጠነኛው ቀኑ ዘጠኙ ቀኖች ዘጠነኛው ነብዩ እንትን የውሜ አረፋ ብለው ያሉት እሱ በጥቅስ የተቀመጠ ስለሆነ በጣም አፍቶን ነው። ከሱ በፊት ያሉት ቀናቶች የተወሰኑ ዑለማዎች ባይጾም የሚሉ አሉ። መጾም የሚባለው ነገር ላይ ነው። ወላኪን አመለ ሷሊህ እነዚህ አስሩ ቀን ውስጥ የሚሰራ አመል ከየትኛውም ጊዜ ይበልጣል ብለው ነብዩ ተናግረዋል። አመል ከተባለ ደግሞ አሶሙ ሚነል አመል ብለው አስገብተዋል። ጾምም ከስራ ስለሆነ እነዚህን ዘጠኙን ቀናቶች እንጾማለን። ከሰለፉነ ሷሊሖች የተወሰኑ ሰዎች ጽሞታል የሚል አለ እንጂ ሶሐባ ጽሞታል ማለት አይደለም። ስንጾመው ማለት ነው። አስሩ ቀኖች የዙል ሒጃ ዘጠነኛው ቀን አዳ አክበረን ነብዩ ሰለላሁ ዐለይሂ ወሰለም ቢፈضله ነግረውና እንደውም ከተጠውዕ ሁሉ ከፈራኢዝ ቀጥሎ ታላቁ ጾም የአረፋ ቀን ዘጠነኛው ማለት ነው። ከዛ በፊት ያሉት ቀናቶች ይጾማሉ ወይ? የጾማሉ ነፍስ አይደለም ያለው ነፍስ ሳይሆን ያለው ምንድን ያለው እነዚህ አስሩ ቀናት ውስጥ የሚሰራ ስራ ማንም ነው የለም። አንድ ሰው ጂሃድ ወጥቶ ገንዘቡንም ነፍሱንም ሁሉንም እዛው ይቀር ይያለ አለይሂ ሰላም ያለ እንጂ መጾም ሚነል አመል ሷሊህ ስለሚመደብ ብለው ነው ያስገቡት ነው ደግሞ ይሆናል። ما تخلفوك يتوصل محيطكم وكان من ملعبنا آخر سنيوم كان مسؤوم سنيوم كان بلا بليل حديثات النبي عليه الصلاة والسلام من الالو يوم الاثنين كل تعرض أعم... تعرض الأعمال كل اثنين والخميس ملك عن تروت ولا الله يتقرب عليه ماشي سنيو سنيو الناس هاموس هاموس كل جزء فأحب أن تعرض أعمالي وأنا صائم ስራዬ አላህ ዘንድ እንዲቀርብልኝ እፈልጋለሁ ጾመኛ ሁኜ ብለዋል። ስለዚህ ሰኞን የሚጾሙበት አንዱ ይሄ ነው። خميس ን የሚጾምበት ይሄ ነው። ስራ የሚቀርብበት አላህ ዘንድ የሚቀርብበት ቀን ነው። ለዛ ብለዋል። ኸሚስ ብቻ አይደለም ስራ አማል ሷሊህ የሚቀርብበት ሰኞ ሰኞ ሌላ ደረጃ ደግሞ አገኘ ማለት ነው። እነኛ ነብዩ የተወለዱበት ቀን ነው። ሁለተኛ የተላኩበት ቀን ነው። ሶስተኛ ቁርአን የወረደበት ቀን ነው። አራተኛ ስራ የሚቀርብበት ቀን ነው። ኸሚስ ደግሞ ለምን ይጾማል? ስራ የሚቀርብበት ቀን ስለሆነ እነዚህ ሁለቱ ቀናቶች ከሳምንት ውስጥ ምርጥ የሚጾሙ ቀናቶች ናቸው እና በጾም ነው የምናሳልፈው። ነብዩ የተወለዱበት ቀን ነው ተብሏል፣ በጾም እናሳልፈዋለን። ሌላውን የዛን ዕለት አምጥተን ግን መውሊድ የሚባለውን ዕለት ጾመን እንዋል ከተባለ አዲህ ቢድዓቱን ቢድዓ ሸሽቱ ሌላ ቢድዓ መስራት ተጋባን። ቅያስ አይደለም ቅያስ አይደለም አመለ ሷሊህ ብለው ነው ያሉት አመለ ሷሊህ ማለት ምንድነው ሶላቱም ይበልጣል ሶደቃውም ይበልጣል ጾሙም ይበልጣል አመለ ሷሊህ ማለት ሁሉንም አቀፍ የሆነ ነገር ነው። አንድ ነገር ተይዞ እሱ ጋር ማነጻጸር ነው። ቅያስ ማለት የሆነ ነገር ተነግሮለ ይሄ ይሄ ከሆነ ይሄንኛው ይሁን መሆን አለበት፣ ምክንያቱም ይመሳሰላሉና ብለህ ሁለት ነገራቶችን የምታነጻጽረው ቅያስ ማለት ነው። ይሄ እኮ አመለ ሷሊህ ነው የተባለው። አመለ ሷሊህ ውስጥ ደግሞ ጾምም አመለ ሷሊህ ነው፣ ሶደቃም አመለ ለምሳሌ አንድ ሰው በእነዚህ በአስሩ ቀን ውስጥ ሶደቃ ቢሰጥ የሚገርም ሶደቃ ነው ትላለ። ሶደቃ የሚል የለም ሌላ ቦታ። አመለ ሷሊህ ተብሎ ነው የተገለጸው እዛው ዝርዝር ውስጥ ይገባል። የውመ ወለድቱ ፊህ ወቡዒቱ ፊህ ወኡንዚለ አለየ ፊህ ሌላም አለ እንትን የሚሉት የረጀብ የረጀብ ወር ረጀብ ይጾማል ምናምን ይላሉ አይደል? እሱን ሐዲስ እንደውም ሐዲሱ መውዱዕ ብቻ ሳይሆን መክዙብ አለ ነቢ ሰለላሁ ዐለይሂ ወሰለም ነብዩ ላይ የተዋሸ ውሸት ነው። ረጀብ ወር ውስጥ ረጀብን ወር እየጠበቁ መጾም፣ ሶላት ማብዛት በረጀብ ወር የመጀመሪያ የረጀብ ወር የመጀመሪያ ጁምዓ ወይንም የረጀብ ወር የመጀመሪያውን አራት ቀን የሚባለው ነገር ሐዲሶቹ ራሱ መውዱዕ ናቸው። ሐዲሶቹ መሰረተ ቢስ ይሆን ضعيف አይደለም። ضعيف ሐዲስ ሰዎችን ለመቀስቀስ ልትጠቀምበት ትችላለህ እንደ ባዕድ ዑለማ ተወሰኑ ሰዎች ግን ወላኪን ይሄ ሐዲሱ መውዱዕ ነው። መክዙብ አለ ነቢ ሰለላሁ ዐለይሂ ወሰለም ጭራሽ ለእንትን የሚሆን ነገር አይደለም። ለመረጃ የሚሆንም አይሰራም። ቢድዓቱ ሙንከር ነው ብለው ሙንከር ሙንከር በጣም ሙንከር አጸያፊ ግን በብዛት ይሰሩታል። የረጀብ ነው። وعن ابي ايوب الانصاري رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله ملاكتኛ ይላሉ من صام رمضان رمضانን የጾመ ثم اتبعه ከዛ ካስከተለው ሲተ من شوال ከሸዋል ስድስት ቀን አስከትሎ ከጾመ ካነ ከስያም الدهر አመቱን ሙሉ እንደጾመ ይቆጠርለታል ብለዋል ነብዩ አለይሂ ሰላቱ ወሰለም من صام رمضان رمضانን የጾመ ثم اتبعه ከዛ አስከትሎ ከጾመ ሲተን ስድስት ቀን ምን ሸዋል ከሸዋል ስድስት ቀን ካነ ይሆንለታል ከሲያም ደህር አመቱን ሙሉ እንደመጾም ለምን لأن الحسنات بعشر أمثالها አንድ ሐሰና በአስር ይባዛል አንድ ወር በአስር ስናባዛው ስንት ይሆናል እና ስንት ወር እንደመጾም ይቆጠራል ማለት ነው? አስር ወር ማለት ነው አይደል? ስድስቱ ቀን ደግሞ አንዱ 10 አንዱ 10 ማለት ነው። ስንት ይሆናል? ሁለት ወር ማለት ነው። 12 ወር እንደ ጾም ይቆጠርለታል። ረመዳን ሲጀመር ስድስቱ ሚን ማለት ነው። ሲተ ሚን በተከታታይ ቢጾመው ጥሩ ነው ይላሉ ዑለማዎች። ወላኪን በተከታታይ በምንጾምበት ሰዓት የሆነች የምትፈጠራለች ትንሿ ዒድ የምትባል ነገር هذه بدعة منكرة زادوها في دين الإسلام ጨምሯት አዲስ ቢድዓ ናት። ማያሪፉሃ ሰለፉን ሷሊህ አያውቋትም፣ አይታወቅም። የስድስቱ ትንሿ የምትባል የሆነ የተለያየ ነገር ይደገሳል። የዛን ዕለት ራሱ በጣም አስቀያሚ ብዳ ነው። ማስተማር ነው። ቀስ ብለን ቤተሰቦቻችን ናቸው የሚያውቁት። ቀስ ብለን ተውት፣ ይቅር እያል ማስተማር እና ስድስቱን ቀናት ወሩ ውስጥ ይገኛል። ወሩ ውስጥ ይገኛል። ሸዋል የሚባለው ወር ውስጥ የመጀመሪያ ስድስት መካከልም ላይ መጨረሻም ላይ ብቻ አይውጣም አይልም። ካለፈ ቀዷ ይወጣሉ የለም ሱና ነው። ሰዓተ ወቅት ሱና ነበረች፣ ጊዜው አልፏል። የለም ቀዷ ይወጣል። ቀዷ ያለበት መጾም ይችላል። አዳፍተለፉን በይነል ዑለማ አለ። ቀዷ ያለበት ዋጅብ ያለበት አንድ ሰው ሱና መጾም የለበትም። ምክንያቱም ግዴታውንና እዳውን ነው መጀመሪያ መክፈል ያለበት። ስለዚህ መጀመሪያ እዳውን ይክፈል ይላል። ምን እርዱኝ ሲያወጡ በቃ ይለቀዋል። ምክንያቱም እንደሆነ ታውቃለህ፣ ይሄ ሰውዬ ቢሞት ሱና እየሰራ ቢሞት ሱና እየሰራ ቢሞት ፈርድ እዳ ያለበት ሱና እየሰራ መሞት የለበት ይሉና መጀመሪያ እዳውን መወጣት አለበት። እንደተመቸው ቀባውን ማውጣት ዋጅብ የሆኑ ከፋራ ምናምን ሊሆን ይችላል። እሱ መጀመሪያ ማውጣት አለበት። ሌሎች ደግሞ ሱና ከፈርድ በፊት ይሰራል አሉ። ምን ለምሳሌ ቀብልያ ዙሁር ዙሁር ሳንሰግድ ቀብልያን ሱና እንሰግዳለን አይደል እንዴ? ስለዚህ እንደዛ እንችላለን ብለዋል። هذا قياس من العلماء ተጠቅመዋል። ይሄንንም ማለት ነው ይቻላል ያሉት ገባን ይቻላል ያሉት ሰዎች ወላኪን ዕዳ መሰል ነው አፍሶ ያደረጉት እነ ኢማም አህመድ ከደሌልም በኩል ደግሞ ጠንካራውም እሱ ዕዳ መወጣት አለበት መጀመሪያ ስድስቱን ሶስቱ አይማዎች ይጾማል ስና ነው تطوع ነው ብለዋል። ሶስቱ አይማዎች አቡ ሐኒፋም፣ ማማ አህመድም፣ ኢማሙ ሻፊዒ፣ ኢማሙ ማሊክ ደግሞ ጭራሽ መጾም የለበትም ስድስቱ የሚባል የለም ነው ለምን ሲሏቸው አይ ጃሂል ሰዎች ሌላ ከረመዳን ሌላ ፈርድ ያለ ይመስላቸዋል። ይህም ብለዋል። ولكن علته ምክንያታቸው واه واه በጣም ድክም ያለ ምክንያት ነው ብለዋል። የእሳቸው ራሱ እብኑል አረቢ የሚባሉት شارح ትርሚዚ ትርሚዚን የሸረሑት محقق مذهب ኢማም ማሊክ የኢማሙ ማሊክን መዝሀብ محقق የነበሩት እብኑል አረቢ የሚባሉት እንትን ትርሚዚን የሸረሑት ማለት ነው። እሳቸው ምን ይላሉ? አይ ኢማሙ ማሊክ እኮ ይሄንን የተናገሩት صحيح ሐዲስ ስላልደረሳቸው ነው። ይሄ ሙስሊም የዘገበው ሐዲስ ቢደርሳቸው ኖሮ لقال به ይሉ ነበር ብለው ምክንያት ሰጥተውላቸዋል። ናም አሊም ናቸው። እንደዛ ብለን እንደዚህ አይነት ስህተት ይፈጽማሉ አይባልም። እዚህ እብን አልዓረቢ ያው የእሳቸው መድሃብ ላይ እንትን ስለሆኑ ይህንን ዒለት ምክንያቱን ገለጹላቸው። ከነቢዩ ሶሒህ ሶሪህ ግልጽ የሆነ ሶሒህ የሆነ ሐዲስ ስድስቶ መጾም አለበት የሚል እያለ እሳቸው መጾም የለበትም የሚሉት ስላልደረሳቸው ነው ሐዲሱ ብለዋል። እብን አልዓረቢ ማለት ነው። ግልጽ ነው። ልጅ ያገባች ልጅ ማለት እሷ አባቷና እናቷ ቤት ትሄዳለች፣ እነሱ ይመጣሉ። ምንድን ነው ኤድ ለምን? አረ የለም ዲን ጋር እንደ ባህል አይደለችም። ብዙ ጊዜ ባህል አይደለም። ከዒባዳ ጋር ከጾም ጋር ከዒድ ጋር ትንሿ ዒድ ትባላለች። ኸቢር ሰሚዕቱ ነው እንደ ባህል ነው የተያዘው። ግን ትንሹ ዒድ ተብሎ ስያሜ ይሰጠዋል አይደል ነው ደግሞም ከዒባዳ ጋር የተያያዘ ነው። የግድ ጾሙ ሲያልቅ የሚደረግ ነገር ነው። ከዒባዳው ጋር የተያዘ ከዒባዳው ቀጥሎ ለዒባዳው ሽፋን ወይንም ደግሞ ለዒባዳው መጨረሻ መቋጫ የተደረገ ነገር ነው። የእሱ ማጀቢያ ነው ማለት ነው። ለምንም አይደለም። ሌላ ጊዜ አይሄዱም። ስድስቱን ጠብቀው ይኬዳል። ለምን? ይሄ ደግሞ ኢባዳ ጋር የተያዘ ነገር አለ። ኢባደቱ ተውቂፍያ ከጥቅስ ጋር ነው እንትን መገደብ ያለብን። ስለዚህ ይሄ ቢድዓት ሙንከራ ነው፣ በጣም ሙንከር ነው። እንደምንም ብሎ ማስቀረት እና ማስለቀቅ ማስተማር ነው እና ነገር የለም። ብዙ የተጨመረኛው እኮ አልቢድዓቱ ቢድዓቱ ወለው ተሐሰነሁ ሰዎች ጥሩ ነው ብለው ቢያስቡት እንኳን ቢድዓ ቢድዓ ነው። ምንም ታምር የቢድዓ ቆንጆ ጥሩ የለም። የምን ቆንጆ እንደሌለ وعن ابي سعيد الخدري رضي الله تعالى عنه قال ነው አንድ ነገር ደግሞ አለ የአጋጣሚ እነዚህን ስድስት ቀናቶች ቶሎ ካልጾምናቸው ልንዘናጋባቸው እንችላለን እንዘናጋለን በተከታታይ መጾማችን ለኛ የሚጠቅመን ነገር አለ ቶሎ እንወጣዋለን አይ ያችን እንትኗን ቀኗን ለመሸሽ ብለን የምናዘገየው ከሆነ እንዘናጋለን። በጣም በጣም እንዘናጋለን። በተከታታይ መጾማችን ጥሩ ነው። በተከታታይ መጾምና ወይ አንድ ቀን አስቀርተን የእነሱ ዒድ ቀን እኛ ጾመን ልንውል እንችላለን። ሌላ ያንን ቀን መጾም ማለት አይደለም። የስድስት ወር በቃ ስድስት ቀን በምናደርገው እንችላለን። የጾም ቀን ሌላ ጾም መጾም ደግሞ ወይንም ደግሞ የዒዱ ቀን እነሱ ሙኻለፋ መጾም ሌላ ቢድዓ መፍጠር ነው አይደለም። ራሱ የሚጾም ምን ጁምለቲ ሸዋል ነው ቀኑ ጊዜ ከሌለ ካለቀባችሁ ሸዋል ሸዋል ካለቀ አዎ አሱና ተድኩል ተፈጠረ ችግር የለም። ምክንያቱም ንያ ነው የአጋጣሚ ወሩ የማይበቃቸው ከሆነ ነው። ግን ወሩ ሙሉ ቀዷ ሲያወጡት ወሩ የማይበቃቸው ከሆነ ወሩ ካለቀ በኋላ ጊዜ ተርፎላቸው ከሆነ እንትን መጾም አለባቸው። ከረመዳን ውስጥ ያመልጣቸዋል ከረመዳን ውስጥ ያመልጣቸዋል በአይድ ምክንያት ሸዋል ወር ሲገባ መጀመሪያ ላይ የረመዳኑን ቀባ ያወጡና በቀረው መጨረሻ ደግሞ ሸዋልን ይጾማሉ ማለት ነው። ከኹሩጅ ምን አልኸላፍ አይ የኔውን የረመዳኑን ቀባ የኔ ሌላው አወጣዋለሁ አሁን ግን ሸዋልን አብሬ ልጹም መስና ይሄ ይበቃል ይቻላል ዑለማው ዝም ይቻላል ወላኪን ከደሊል በኩል የትኛው ነው ጠንካራ መቅደም ያለበት የቱ ነው ፈርዱን መጾም መጀመሪያ ፈርዱን እዳ ከከፈሉ በኋላ ለሱናው ጊዜ አያልፍም ለኛ ያመጣችው فكذلك تحية المسجد تدخل تحت الفرض አይደል ደግሞ ዑለማዎች ምን አሉ? እንትን ሐዲስ አለ ኢነላሃ ላ የቅበሉ ተጠዋአን መን ካነ አለይህ ፈርድ ፈርድ እዳ ያለበት አውቀባ ያለበት ሰው እንትኑን አይቀበለውም ተጠውዑን አይቀበለውም የምትል ዘገባ አለች እና አቡ ዳውድ የተገባል እሱም በመቀበል እዚህኛው ውስጥ ትገባለች አንገል ኢባደተ ሙስተቅላ ትሆናለች ማለት ነው። وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم ما من عبد يصوم يوما ما من عبد አንድም ባሪያ የለም የሱሙ የውመን አንድ ቀን የሚጾም ፊ ሰቢልላህ በፊ ሰቢልላህ አንድ ቀን የሚጾም አንድ ቀን ብቻ አይደለም የተፈለገው ግን አንድ ቀን ጾሙ ይህን ያክል ደረጃ ካለው ሁለት ቀን ሶስት ቀን የጾመ ምን ያክል ደረጃ አለው ብለን እንድንቀጥል እንጂ ቀኑ በቁጥር አይደለም የተፈለገው ማሚን አብድን ማንም ባሪያ የለም የሱሙ የውመን ቀንን የሚጾም ከሆነ ፊሰቢልላህ ቢሰቢልላህ በጂሃድ ላይ ያለ አንድን ቀን የሚጾም ከሆነ ኢላ በዓደላህ አላህ ቢያርቀው እንጂ ቢዛሊከ ሊየውም ያንን ቀን በመጾሙ አወጅሂህ ናር ከፊቱ እሳትን አላህ ያርቅለታል ሰብዒነ ኸሪፈን የሰባ ክረምት ያክል ይላሉ ሰባ ዓመታት ያክል ያርቀዋል እሳትን ማለት ነው ከሱ ፊት አንድ ባሪያ የለም የሱሙ የውመን አንድ ቀን የሚጾም ከሆነ ፊሰቢልላህ በአንድ ቀን ይሄ ይገኛል ማለት ነው አንድ ቀን መጾም ብቻ ነው የሚፈልገው ይልቻለ ሶማ ፊሰቢልላህ የጾመ ኢላ በዓደላህ አላህ ቢያርቅለት እንጂ ቢዛሊክ ቢዛሊከ ልየውም ይህንን ቀን በመጾሙ ምክንያት አወጅ ከፊቱ ላይ አላህ ያርቅለታል። አናር እሳትን አላህ ያርቅለታል። ሰብዒነ ኸሪፈን ሰባ ክረምት ያክል ማለት ነው። ሰባ ክረምትን ያክል ሰባ ክረምት ኸሪፍ ማለት ክረምት ማለት ነው። ሰባ ክረምት የሚገኘው ደግሞ ስንት ዓመት ውስጥ ነው? ሰባ ዓመት ውስጥ ነው። ሰባ ዓመት አላህ ያርቀዋል። ያ ማለት ሱብሃንአላህ አንድ ቀን መጾም ሲሰብልላ ምን ያክል ታላቅ ምን ያክል ታላቅ ነገር እንደሆነ ነው። ፊሰቢልላ ኢዛ ኡጥሊቀ ፊሰቢልላ ፈሁል ጂሃዱ ጂሃድ ማለት ነው። ጂሃድ ማለት ነው እንጂ ፊሰቢልላ ዳዕዋ ወጥቶ አንድ ቀን የጾመ ማለት አይደለም። አዳለይ እሱ አይደለም። እንደዛ ብለን መፈተር تحريف ነው የሚሆነው ማዛባት ነው የሚሆነው والله እያንዳንዱ ነገር في سبيل الله ቁርአንና ሐዲስ ሲመጣ مقيد ሆኖ ከመጣ ሌላ ነው። ማለት في سبيل الله መስጂድ መስራት في سبيل الله እንደዚህ ማድረግ في سبيل الله ተብሎ ከተባለ ፊሰቢልላህ ማለት በአላህ ጎዳና ላይ በአላህ መንገድ ላይ ኸይር ማለት ነው። ወላኪን ፊሰቢልላህ መማተፍ ፊሰቢልላህ ከተባለ የተወሰነ ቀን ወጥቶ ማለት አይደለም። ሶስት ቀን አራት ቀን ወይም አምስት ቀን አርባ ወጥቶ ማለት አይደለም። ላ አዳ የታሪክ ነው የሚሆነው። ወላሂ ሙሐዲሶች አይደግፉም እንደዚህ አይነት ነው ደግሞ ከሙሐዲሶች በላይ ይህንን ነገር የሚያስረዳና የሚያስተምር ማንም የለም አይደል እንዴ? ናም ሰቢልላህ ማለት ይሄ ነው። ጂሃድ ሐዲሱ ሙተፈቅ አለይህ ነው። ወለፍዙ ሊሙስሊሚን አረፍተ ነገሩ የሙስሊም ነው ማለት ሙተፈቅ አለይህ ነው። ሁለቱም ይህኑ አይነት ያዘለ መልእክት ያለው አስተላልፈዋል። ቡኻሪም ሙስሊምም ግን አገላለጹ የሙስሊም ነው አሁን ያመጡት وعن عائشة رضي الله تعالى عنها قالت وعن عائشة رضي الله تعالى عنها قالت አኢሻ አላህ ይውደድላትና እንድትለናለች ስራዋን አላህ ይቀበላትና ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ ነበሩ የሱሙ ይጾሙ ነበር አለች። ነብዩ አለይሂ ሰላቱ ወሰላም ይጾሙ ነበር ሐታ ነቁል እስከምንል ድረስ ላ ይፍጥር በቃ አያፈጥሩም እሳቸው ይሄ ወር ሙሉ ሊጾሙት ነው እንደ እስከምንል ይጾሙ ነበር አለች። ወይፍጥር ያፈጥሩ ነበር ደግሞ ነደዳው ሐታ ነቁል ላ ይሱም እንደ ጾምን ተውት እንደ እስከምንል ድረስ እንደዚህ ነበር ባህሪያቸው። አንድ ሰሞን ስታያቸው ዛሬም ጾመዋል፣ ነገም ይጾማሉ፣ ተነጉዳ በተከታታይ ኦ በቃ ወሊ ሊጾሙ ነው ስላለ አንዳንድ ጊዜ ደግሞ ስታያቸው ዛሬም ይበላሉ፣ ነገም ይበላሉ፣ ተነጉዳ በተከታታይ ሲበሉ ታያለህ። ጾሙን ተውት እንዴት ነው? እንደዚህ አይነት ባህሪ ነበራቸው ትላለች አይሻ ረዲየላሁ ተዓላ አንሃ። ያ ማለት የስራ ጫና በማይበዛበት ጊዜ ምን ያደርጉ ነበር? የስራ ጫና በማይበዛበት ጊዜ ጾም ይጾሙ ነበር። የስራ ጫና ባለ ጊዜ ደግሞ ጾሙን ይፈውስ ነበር ማለት ነው። ከሁኔታ ጋር ያያይዛል። ከሁኔታ ጋር አሁን ጂሃድ ምን ምን ለሚወጣ ሰው ጂሃድ ላይ ላለ ሰው ጾሙን በመጾሙ في سبيل الله የሚደክም ከሆነ ወይንም ጂሃድ ላይ የሚደክም ከሆነ ምን ያደርገዋል? ጾሙን መተው ነው አፍቶ ነው። ዛያ ነገር ፋክት ነገር ሰላም ያለች እንደሆነ አታነቁ ለላይፍ ላ እስከምንል ይጾሙ ነበር። ويفطر ደግሞ በተከታታይ ያፈጥሩ ነበር። ሀታ ነቁለ ላ ይሱም እንደ መጾሙን ተውት እንደ እስከምንል ወማ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ነብዩን አይቼ አላውቅም አይሻ። እስተክመለ ሞልተው ሲጾሙ ሲያመ ሸህሪን አንድ ኖር ሙሉን ሲጾሙ ቀጡ በጭራሽ አይቻቸው አላውቅም ኢላ ረመዳን ረመዳንን እንጂ ከወር ሙሉን የጾሙት ማንም ብቻ ነው ረመዳንን ብቻ ነው ወማ ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም እስተክመለ ሲያመ ሸህሪን አንድ ወር ሙሉ ሲጾሙ አይቻቸው አላውቅም قط በጭራሽ إلا رمضان ረመዳንን እንጂ ረመዳን እንጂ وما رأيت ነብዩን አይቻላውቅም ሲሸህሪን በሆነ ወር ውስጥ ሲጾሙ أكثر منه صياما በጣም ብዛት ቀኑን የሚጾሙለት ወር ነብዩ ጋር አይቻላውቅም في شعبان ሸዕባን ላይ የሚጾሙትን ያክል ከሸዕባን ውጭ አይቻላውቅም كرمضان بمتأكل عبزاهن يوم كريم يصوم تور ما شعبان المثل شعبان كمن بسيك المدينة كرمضان كرمضان بها لا يور ما نبال كشوال قد طلو مين جا ذو الكعيدة ايش ذو الكعيدة كذو الكعيدة قد طلو ذو الحجة كذو الحجة قد طلو محرم كمحرم قد طلو صفر كصفر قد طلو እ ሪድዋን ረቢዕ ላወል ከረቢዕ ላወል ቀጥሎ ረቢዕ ሳኒ ከረቢዕ ሳኒ ቀጥሎ ጁማድ አወል እ እ ረጀብ እና وما رأيت ነቢዩን አይታወቅም في شهر በሆነ ወር أكثر منه صياما በጣም ጾሙን የሚያበዙለት ወር አይቻለውም። في شعبان ከሻዕባን የበለጠ አለቻለ። ሻዕባን ላይ ብዛት ጾሙ ነበር ማለት ነው። ለምንድነው ሕክማው አላህ አለም። ወላኪን ዑለማዎች የራሳቸውን የፈጡት ነገር አለ። አንደኛ ለረመባኑ ተድሪብ ሊሆን ይችላል። ለመለማመድ ረመባን በብቃት ለመጾም ማለት ነው። ወይም ደግሞ ሸህሩን መውጁዱን በይነ ሸህረይኒ ዐዚመይን ሊሆን ይችላል። በሁለት ከባድ ወሮች መካከል ነው የሚገኘው። በረመባንና በረጀም መካከል ስለሚገኝ ሊሆን ይችላል ብለዋል። ወይም ደግሞ የረመባን ጎረቤት ስለሆነ ሊሆን ይችላል። አላህ አለም። ሁሉም ሕክማ ሊሆን ይችላል። ሌላም ያልታወቀ ብዙ ሕክማ አለ። እነዛ ግን ይጾሙት ነበር። ወሩን ነው እንጂ እንዳለ እስኔን ኸሚስ ብሎ ነገር የለም። በአጠቃላይ ነው የሚጾመው። በአጠቃላይ ቀኑን ነው የሚጾመው። ሻዕባን ሲገባ ይጀምራሉ እስከ 25 26 ድረስ 30 ቀን አይሞሉትም። ከረመዳን ውስጥ ወር ሙሉ አልተጾመም ማለት አምስት ሰዓት ስድስት ቀን ሊጾሙለት ይችላሉ ከወር ላይ ማለት ነው። ገብቷችኋል? ግልጽ ነው። وعن ابي ذر رضي الله تعالى عنه كابا ذر رضي الله تعالى عنه قال አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አዘዙን። ምን ይሄ አንድ ራሳ ነብዩ አለይሂ ሰላቱ ወሰለም የሰሩት ነው። ሌላ ቦታ ግን ለሰሐቢዩ ምን ብለው ነበር የነገሩት? አፍጢር የው ሱም የውመን ወአፍጢር የውመን አንድ ቀን ጾም አንድ ቀን አፍጢር አሉ። هذا افضل الصوم ጾሙ ዳውድ የነብዩላህ ዳውድ ጾም ነው ይሄ ነው ምርጥ ጾም። ከዚህ ውጭ ምርጥ ጾም የለም ብለውታል። አንድ ቀን ጾም፣ አንድ ቀን አፍጥር፣ ስድስት ወር ጾም፣ ስድስት ጾም፣ ስድስት ወር በፍጥራ ማሳለፍ ማለት ነው። ይሄ ነው በቃ የመጨረሻው ማክሲመሙ ስራ። ነብዩ ተናግረውታል፣ ግን አላደረጉትም። አፍቶል ብለው ነግረውናል፣ በቀውላቸው የተረጋገጠ በፊዕል ግን ያልሰሩት አንዱ ቀውል ይሄ ነው አፍቶሎች ከዚህ በላይ ጥሩ የለም ብለዋል። ከዚህ በላይ ምርጥ አቋቋም የለም። የነብዩላህ ዳውድ ተፈጸመ። የእሳቸው ግን ሐታ ነቁለ ላይፍጥር ወይፍጥሩ ሐታ ነቁለ ላይፍጥር እንደሚመጣቸው ማለት ነው። አና ቢዘር ረዲየላሁ ተዓላ ነው ቃል አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አዘውናል እነሱ እንድንጾም ሚነሻሪ ከየወሩ ሰላሰተ አያም ሶስት ሶስት ቀን ከየወሩ ሶስት ሶስት ቀን ያ ማለት ምን ማለት ነው? ሐሙስና ሰኞ እሱ ራሱን የቻለ ነው። ሐሙስና ሰኞ ራሱን የቻለ ነው። ግን ከየወሩ 3 ቀን አለ። ሰላሰተ 13 ወአርባ አሸረተ 14 ወከምሰ 15 15 እነዚህ ማለት ነው። ያ ማለት 10 13ኛው 14ኛው 15ኛው 12 13 14 ይላሉ። 14 ላይ ጨረቀው እንትን ሙሉነት ስለሚያገኝ ግን 13 14 15 እነዚህን ቀናቶች ማለት ነው። እነዚህን ፉቃዎች ምን ይሏቸዋል? አያመል ቢድ ይሏቸዋል። አያመል ቢድ አብሪ ቀናቶች ይሏቸዋል። ለምን? የጨረቃ ብርሃን የሚጨምርበት ጊዜ ነው። የጨረቃ ብርሃን በጣም የሚጨምርበት ጊዜ ነው። 13፣ 14፣ 15 ማለት ነው። ሌሊቱ ይሞላል፣ በድር ይሆናል፣ ሙሉ ይሆናል ማለት ነው። ዙሪያ ክብ ይሆናል። ማሻአላህ ቀኝ ማለት ነው። አያመል ቤት ውስጥ ሰኞ አንዱ ቢሆን አያመል ቢዱንም ጽሟል ሰኞንም ጽሟል ማለት ነው። ሰኞም ሙዕተድ አስለምዶ ከሆነ አያመል ቢዱ ጽፍ ከሆነ እነዚህን ሶስቱን አብሪ አብሪ ቀናቶች ለምን ነብዩ አለይሂ ሰላቱ ወሰላም ለዩአቸው? ረዋሁ አነሳኢ ነሳኢ ዘግቦታል። ትርሚዚ ወሰ ኢብኑ ሒባን ሐዲሱ ሰሒህ ነው ብሏል። አያመል ቢድ ይባላል። አያመል ቢድ አያመል ቢድን መጾም ራሱ ምንን እንደመጾም ይቆጠራል? አመቱን ሁሉ እንደመጾም ነው የሚቆጠረው። አንድ ሰው አመቱን ሁሉ ከሚጾም ይልቅ ሶስት ቀን ከየወሩ መጾም ምክንያቱም አልሐሰናቱ ቢአሽሪ አምሳሊሃ አንድ ሐሰና በአስር እጥፍ ነው የሚያዘው። እንደዛ ከሆነ አንድ ቀን ሲጾም በአስር አንድ ቀን ሲጾም በአስር አንድ ቀን ሲጾም በአስር በየወሩ ሶስት ሶስት ቀን ከጾመ ወሩን ጭሞታል ማለት ነው። በአመቱ ሶስት ሶስት ቀን የሚጾም ከሆነ አመቱን ሁሉ ከመ ከመ አነሁ ሷመ ደህረ ኩለ እንደጾመ ይቆጠርለታል ማለት ነው። ያው ሰኞና እስነይንና ኸሚስን ደግሞ ከጨመረ ትርፍ ጨምሯል ማለት ነው። በጣም ብዙ ነገር ነው ያለው። በተስ በጣም የሚቀጥል እነዚህን ሶስት ቀናቶች ለምን መረጧቸው? ምን አላጀብ የራሳቸው አጥባኡል አልወቅት የዘመኑ ዶክተሮች የሆነ ያገኙት ነገር አለ። እነዚህ ሶስት ቀናቶች አሉ 13 14 15 የጨረቃ ብርሃን እየጨመረ ሲሄድ የሰው ልጅ የውስጥ ፎሎላቱ ወይንም እርጥበቱ እየጨመረ ይሄዳል አንደኛ ቢጾም ጥም አይነካውም አንድ ወይም ሁለተኛ ሲጾም ሰውነቱ እንዲቀል ያደርገዋል ቅባቱ እንዳይጨምር ይሄን ደግሞ ከጨረቃ ጋር አያይዛል ምን አልዓጀብ ለአለሁ የነብዩ አለይሂ ሰላቱ ወሰለም ህክማው ይሄ ሊሆን ይችላል ድብቅ የሆነ ህክማ አሁን ሰዎች ያገኙት ማለት ነው ምንም ያገኙት ግን ለዚህ ተብሎ ነው አይባልም አይባልም። ምክንያቱም ሐዲስን ወደ ቴክኖ ወደ ፈጠራ እናመጣው። ፈጠራ መጥቶ የኛን ከደገፈ ከድጋፍ አንዱ ነው ማለት አለብን እንጂ ሙሉን እሱ ነው ማለት የለብንም። ያ disprove የተደረገለት የኛ አካሄድ ሊበላሽ ይችላል። አንድ ነገር ነግሬያቸዋለሁ። እሰይን ያሉት ማለት ፀሐይ በራሷ ዛቢያ ላይ መሬት ደግሞ ፕላኔቶች ፀሐይን በራሳቸው ዛቢያን ላይ እየተሽከረከሩ እሷንም ይዞሯታል አይደል? እንደዚህ ነው የሚለው አባል እኔ ፀሐይ በዚህ ትወጣለች በዚህ ትገባለች ነው ያለኝ ቁርአን። እሱን ይዤ ነው የምሞተው። እኔ ቴክኖሎጂ ላይ አልደረስኩ። የውመል ቂያማ ጌታ ቢጠይቀኝ እኔ አንደኛ ይህንን ያወቅኩት ነገር የለም። ፀሐይ እንደምትሽከረከርም ወይንም ደግሞ መሬት በፀሐይ ዙሪያ እንደምትሽከረከርም አላውቅም። ቴክኖሎጂ አልደረስኩም፣ አላወቅኩም፣ አላየሁም ብዬ መልሰዋለሁ። መንኮራኩርም ላይ አልወጣሁም። ስለዚህ በዛ አልጠይቅም ችግር የለም ማለት ነው። ይህ አባባላቸው ምን መሰላቸው? ዑለማዎች እያንዳንዱን ነገር ተውቂት እያድርገውታል። ቁርአንንና ሐዲስን ወደ ቴክኖሎጂ የምንወስደው ከሆነ ወይም አዲስ ወደ ተገኘ ግኝት የምንወስደው ከሆነ ሀርድ እንገባለን። ሰባት መሬት ያለውን በምን ፈስረውታል ያልኳችሁ ባለፈው ሰባት መሬት ማለት የመሬት የላይኛው ክፍል አለ፣ መካከለኛው ክፍል አለ፣ ታች ያለው ክፍል አለ። ምን ብለው የፈሰሩ አሉ? ሰባት ሰማይ ማለት ደግሞ ኦዞኖችን እዚህ ንጣፎችን የኦዞን ንጣፍን ከፋፍሎ ይሰራል። ምን ማለት አሁን እንደዚህ አይነት ቴክኖ እንደዚህ አይነት ውስጥ ከገባን ያስታናል። አማደጋ ነው ያበለሻሻል። ብዙ የሚበላሽ ነገር አለ ቴክኖ ጋር የተያያዘ وعن ابي هريره رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله መላእክተኛ ይላሉ لا يحل للمرأة ለሴት ልጅ አይፈቀድላትም አንተ ሱመ ልትጾም ወዘውጁሃ ሻሂድ ባሏ እዚሁ ያለ ቤት ማለት ነው ባሏ አብሯት እየኖረ እያለ ባሏ ባለበት ማለት ነው። إلا بإذنه በራሱ ፍቃድ እንጂ በሱ ፍቃድ እንጂ መጾም አትችልም። ሱና ጾም ማለት ነው። ሱና ጾም ማለት ነው። ረመዳንማ ከሆነ መጾም ትችላለህ። ሐዲሱ متفق عليه ነው። واللفظ للبخاري አረፍተ ነገሩ የቡኻሪ ነው። زاد أبو داود غير رمضان ብሎ ጨምሯል። ይሄ ተጨማሪ information ነው። ከረመዳን ውጭ ያለን መጾም ያለሱ ፍቃድ አትችልም። ካላንደር ክልክል ነው። ካላንደር የምናውቀው አረ ወሩ ገብቷል የአረብ እንዳለ ይሄን አይደል የሚያስተላልፍልን የቀን አቆጣጠር እኮ አረብ ኢንተርኔት ገብተህ ማየት ትችላለህ። ጀምረውት ከሆነ አረቦች መቼ ነው የጀመረው? መቼ ረገብ መቼ ገባ? ሻዕባን መቼ ገባ፣ ሶፈር መቼ ገባ፣ መሐረም መቼ ገባ። ምክንያቱም ከኢባዳ ጋር የተያያዘ ስለሆነ እያንዳንዱ ወር የራሳቸው አቆጣጠር ስለሆነ ይከታተሉታል። ከዛ ታገኛለህ። በካላንደር እንዳትጠቀሙ። ላ የሕሉ ሊልመርአ ለሴት ልጅ አይበቃላትም አንተሱ መልትጾም ወዘውጁሃ ሻይ ባሏ በተሳተፈበት ባለበት ሁኔታ ማለት ነው። ኢላ ቢኢዝኒ በፍቃዱ እንጂ አቡ ዳውድ ምን ይላሉ? ኸይረ ረመዳን ብለዋል። ከረመዳን ያለን መጾም አትችልም። ረመዳንን ግን ችግር የለም መጾም ትችላለች ያለ ፍቃዱ። ለምን ላጧዓተ ሊመክሉቅን ቢመዕሲየቲል ኻሊቅ ባሏን ለማስደሰት ብላ የአጋጣሚ ሸህዋ ፍላጎት ሊኖረው ይችላል። ያለሱ ፍላጎት የምትጾም ከሆነ ሱናን ቢያስፈልገው ጾሟን ላለማስፈታት ራሱን የሆነ ነገር ሊገድብ ይችላል። ስለዚህ ምን ማድረግ አለባት? መጾም የለባትም። ወዘውጁሃ ሻሂድ ከተባለ ባሏ እጅ ካለ ነው ባሏ ውጭ ከሆነ ሌላ ቦታ ከሆነ አንድ አካባቢ የማይኖሩ ከሆነ ግን ያለ ፈቃዱ መጾም ትችላለች። እኔ ዛሁን ሆኖ አልፈቅድም አይደለም የተፈለገ የሆነ አላማ አለው። በቃ ታውቁታላችሁ። ውጭ ከሆነ ደግሞ ችግር የለም እሱ ባለበት ተቃራኒው ነው። ያለ እሷ ፈቃድ መጾም አንተ አመጣፋት አታስነሳ አርጃሉ ቀዋሙነ አለኒሳ ያጋጣሚ አለ። እዚህ ደረጃ ላይ እኮ የምናደርገው ነገር አለ። ብዙውን ጊዜ መእሙር ናት ታደርጋለች። ወላኪን የእሱ መጾም የእሷን ስሜት የሚጎዳ ከሆነ ክልክል ይሆናል። አለህ ሐቅ ሐቅ አለበት። አጋጣሚ በሸህዋ ፍጥነት ደግሞ ማንኛው ነው በጣም የሸህዋ ፍጥነት ያለበት ወንድ ነው በጣም የሚፈጥነው ስትሰሪ በፍላጎት በኩል ወንድ ነው። وانا بسعيد بن الخدري رضي الله تعالى عنه ان رسول الله صلى الله عليه وسلم يا الله ملك تنيا نها كالكلوال عن صيام يومين كلتك ان المتور يوم الفطر ويوم النحر عن صيام يومين كلتك ان المتور من عليه الصلاة والسلام كالكلوال يوم الفطر يا فطر جزيه ويوم النحر يوم النحر لسه متفق عليهم اجماع العلماء اللي خلاف يوم الفطرنا يوم الاضحى المتور حرام ما تأمكلكم የዛን ቀን ጾሞ መዋል ክልክል ነው። ምንም ዑዝርም የለም። ተግባባን እ ምን አይከተሉም? ሌላውን ሰው ህዝብ አይከተሉትም? ምን ሬዲዮ ምናምን አንቀበልም ብለው በቁጥር መጾም እኮ የለም። በጨረ ሱሙ ሊሩእየቲ ወአፍጥሩ ሊሩእየቲ ነው። አይታችሁ ጽሙ፣ አይታችሁ አፍጥሩ ነው። ጨረቃ ከታየ ማፍጠር ራሱ ዋጅብ ነው። እንግዲህ ሰላሳ መሙላት አለበት አይባልም። ክልክል ነው የሚሆንባቸው። ዒድ መሆኑን እያወቁ ጨረቃ እየታየ ሰላሳ ቀን ስላልሆነ ሀያ ዘጠኝ ቀን ስለጾም ይህንን መጾም ይውላሉ። ሐራም ነው የሚሆነው። የዒድ ቀን ዒደል ፍጥርም ይሁን ዒደል አብሃ አያመስሩ የዛለት የደስታ የመመገቢያ ጥሩ ነገር ቤተሰብ የማየቻ ብዙ ነገር የሚሰራበት ቀን ነው። መደሰቻ ቀን ነው የሚበሉበት አልገባችሁ? وعن نبيشة الهذلي رضي الله تعالى عنه أبو طريف أبو طريف يبال نبيشة بالتصوير ابن عبد الله ابن عامر ابن عتاب الهذلي صحابي له أحد عشر حادثا أسرع عندي حادثة የዘገበ صحابي ነው سكن البصرة ባዝራ ላይ የኖረ ነው ኢራቅ ሁለተኛ ከተማ ويقال له مبيشة الخير ይባላል قصر النبي قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ብለዋል لنا مبيشة الهجلي أيام التشريق أيام التشريق أيام التشريق أيام أكل وشرب أيام التشريق የሚባሉት አያሙ አክት ሰላሰተ አያም ናቸው ባዕደና ከዒደል ከዒደል አድሃ ቀጥለው ያሉት አስራ አንደኛው አስራ ሁለተኛው አስራ ሶስተኛው ማለት ነው። አያመ ተሽሪቅ የሚባሉት እነዚህ ናቸው። አያመ ተሽሪቅ አያሙ ተሽሪቅ አያሙ አክልን ወሹርቢን የመመገቢያ የመጠጫ ቀናት ናቸው። ወዚክሪላሂ አዘወጀል አላህን የሚታወስባቸው እለታት ናቸው። ተክቢራ የሚደረግባቸውና ሌሎችም ዚክሮች የሚደረግባቸው ቀናቶች ናቸው። እነዚህ ሶስቱ ቀናቶች ስለዚህ መጾሙ መጾሙ ሐራም ነው ክልክል ነው ብለዋል። ይሄ ክልክል ነው። መጾሙ ክልክል ነው። ሶስቱን ቀናት ማለት ነው። ዒደልህ መጀመሪያ የዒደል አብሃው ራሱ በሙተፈቅ አለህ ላይ ተከልክሏል አይደል? አያመ ተሽሪኮቹ ደግሞ በዚህ ረዋህ ሙስሊም ለምን አያሙ ተሽሪክ ምንድናቸው ብሏል ነብዩ አለይሂ ሰላቱ ወሰለም አያሙ አክሊል ወሹርቢን የመጠጫ የመመገቢያና ወዲክሪላሂ ዐዘ ወጀል የአላህ ስም የሚዘከርባቸው ቀናቶች ናቸው። መጾም አይፈቀድም፣ ክልክል ነው ማለት ክልክል ሰኞና ሐሙስ አይፈቀድም። በነዚህ ሰኞና ሐሙስ ቢያጋጥሙትም አይጾምም። እነዚህ ሶስት ቀናት 11፣ 12፣ 13 ማለት ነው። ይሄ አይ አይደለም ዙልሂጃ ዙልሂጃ ወር ዒድ አለ አይደል ኢደል አድሃ የምንለው ኢደል አድሃን ስንሰግድ የኢደል አድሃ ቀን ሐራም ነው። ቡኻሪ ሙስሊም ዘግበውታል። ሐራም ነው መጾም። ኢደል ፍጥርም የረመዳንም ዒድ መጾም ሐራም ነው። ኢደል አድሃን መጾም ሐራም ነው። ከኢደል አድሃ ቀጥለው ያሉት ሶስቱ ቀናትን በተከታታይ እነሱም ራሱ ሐራም ነው መጾም። ተባባናል። በተከታታይ ስንት ቀን መጾም አይፈቀድም ማለት ነው? አራት ቀናት ማለት ነው ዙልሂጃ ሻዕባን ሸዕባን ሰላሳኛው ማለት ሰላሳኛው ቀን እንትን የመሸክ አያመ የመሸክ ከሆነ እሱም ክልክል ነው። ና የመሸክም ክልክል ነው። ራሱን የቻለ ክልክል ነው። ከኋላ ቀርተነዋል ብዬ ነው። ነው اختلاف العلماء በሐራምነት ነው። አዎ እንቀር وعن عائشة وابن عمر عائشة عبد الله بن عمر يذكبوتنا قال ሁለቱም ይላሉ لم يرخص አልተግራራም የአያም ተሽሪቅ አያም ተሽሪቅ 11ኛውን 12ኛውን 13ኛውን የዙልሕጃን ወር 11ኛ 12ኛ 13ኛውን ቀን መጾም አልተፈቀደም። أن يصمن እንድጾሙ አልተፈቀደም إلا لمن ላላገኘ ሰው ሲቀር الهدي የሚያርደው ሀዲያ ያላገኘ ሰው ሲቀር እሱ ግን ይፈቀድለታል። ጸባ ስድስት ቀናትን ስለሚጾም ከነዚህ ሶስቱን ቀን ይጾማል ማለት ነው። ችግር የለም ይፈቀድለታል። ሀዲ ያላገኘ ሰው ይፈቀድለታል። ፈመለሜ ፈመለሜ አይል ሀድ ፈሲያሙ ሰላሰቲ አያሚን ፊል ሐጅ ይላል ቁርአኑ። ሶስት ቀን መጾም ይፈቀድለታል እዛው ሐጅ ነው ብሏል አላህ በቁርአን ማለት ነው። ስለዚህ ሀድ ያላገኘ ሰው ለምሳሌ በተመቱ ወይም በቂራን ሐጅ አድርገህ ከሆነ ማረግ አለብህ። ስታድ የምታርደው ነገር ወይንም ገንዘብ ካጣ የምታርደው አካል የምታርደው ነገር ከጠፋ ምን ታደርጋለህ ማለት ነው። ሶስት ቀን ጾም ጾሙ ተብሏል። ያን ሶስት ቀን መቼ መጾም ይፈቀዳል ማለት ነው? ከዒዱ በኋላ የዒዱ ክልክል ነው። አያመ ተሽሪቅን ግን ሶስቱን ቀን አያመ ተሽሪቆችን ሶስቱንም ቀን ልትጾም ትችላለህ ማለት ነው። ሐጅ ስትሄዱ ይገባችኋል ኢንሻአላህ ኢንሻአላህ በለው ሐጅ ማለት ከባድ ነው። ኮንሶ አይደለም። ኮንሶ ክሎ አይደለም። وقيل بل يحرم الصيام في هذه الأيام وإلى هذا جاز له أن يصوم أيام التشريق حاج ላይ እያለ ሀዲ ያላገኘ ሰው እነዚህን አያመ ተሽሪቅ ሶስቱን ቀናቶች መጾም ይችላል። ቃላ ሁለቱ አሉ አኢሻና አብደላህ ብን ዑመር ለሚረከስ አልተግራራም አልተግራራም አልተፈቀደም ካሉ ምን ማለታቸው ነው? ሐዲሱ መውቁፍ ነው ወይስ ሙተሰም ነው የሚሆነው? መርፉዕ ይሆናል መውቁፍ ይሆናል? መርፉዕ ነው የሚሆነው። ምን ብለው ስለተናገሩ አልተግራራም ካሉ ማን አላግራራም ማለት ነው? ረሱል አለይሂ ሰላቱ ወሰላም ሙገየረ ሲሃ ወይንም ደግሞ passive form አድርገው ቢናገሩትም ወላችን ማን እንደሆነ አሚሩ subject ኡ እናውቀዋለን፣ ችግር የለም። ለም ይረኸስ ፊ አያም ተሽሪቅ አልተፈቀደም። أن يصمن አልተፈቀደም። እንዲጾሙ እነዚህ ሶስት ቀናቶች أن يصمن እንዲጾሙ አልተፈቀደም። إلا ሲቀር ሊመን ለም ላላገኘ ሰው ሲቀር الهدي ሀዲያ የሚያርደው ነገር ካላገኘ እሱ ብቻ ሲቀር እሱ ግን ማለት መጾም ይበቃለታል። ሶስቱም ቀን ማለት ነው። ከመን ለም የጅድ ሰላተቲ አያሚን ፊል ሐጅ ስላለ ማለት ነው። አላህ ግብጽ ነው የገብታችኋል? ገብታችኋል? فمن لم يجد ما يهدى الى الكعبه من النعم لمحارب الحرم والمعنى ان من كان ان من كان متمتعا او قارنا حج ላይ እንቀረዋለን ሙተመቲ ሐጅ አድራጊ አለ ቃሪን ሐጅ አድራጊ አለ ይሄን አሁን አልዘረዝርም ከነገ በኋላ እንገባለን ኢንሻአላህ እዛው እናያለን ወይ መሕሱር የታገደ ሐጅ እየሄደ እያለ መንገድ ላይ ታገደ እንዲመለስ ተደረገ ወለም የጅድ አላገኘም ሀዲያ ጃዘ ለሁ አየሱመ አያመ ተሽሪቅ አያመ ተሽሪቅ ሶስቱን ቀን እንዲጾም ይፈቀድለታል። ወኢላ ሀዛ ዘሀበ ከሲሩ ሚነ ሰለፍ ወልኸለፍ ከሰለፎችም ከኸለፎችም ብዙዎቹ በዚህ ላይ ሄደዋል። የሀደል ሐዲስ የሐዲስ ፍቃድ ስለሚያደርግ ወማ ወረደ ፊ ማዕና ይህን የዚህን ማዕና ያዘሉ ሌላ ሐዲሶችም አሉ የሚፈቅዱ ወቂለ በሌላ አባባል በል የሕሩሙ ሲያም ፊ ሀዲል አያም ሙጥለቀን በጭራሽ አይቻልም ብለዋል። አያመ ተሽሪቅ ሀጅ ላይ ያለ ሰው ራሱ ቁርአኑ የሚለው ተመለመ እንጂ ፈሲያሙ ሰላሰቲ አያምን ፊል ሐጅ ሶስት ቀን ይጹም ነው የተባለው እንጂ ሶስት ቀን በአያመ ተሽሪቅ የሚል ግልጽ የሆነ ነገር ስላልተቀመጠ የለም ብለው የሄዱም አሉ ሙጠለቀ لأن هذا الحديث ليس بصريح في الرفع وما هو صريح في الرفع ليس بصحيح من حيث الإسناد መርፉዕነቱ ሶሪህ አይደለም ነው ያሉት። መርፉዕ ነው ነው አይደል ያለው? እነሱ ግን ሶሪህ አይደለም መርፉዕነቱ። ነብዩ ነብዩ አልፈቀዱም ሳይሆን ያሉት አልተፈቀደም ብለው ነው የተናገሩት። ነብዩ አልፈቀዱም ኢላ ሊመን ለም የጅድ አልሐዲየ ቢሉ ኖሮ ነብዩ አልፈቀዱም ሐዲያ ላላገኘ እንጂ ለሱ ግን ፈቅደዋል የሚል ቢያስይዝልን ኖሮ እሺ። ወላኪን አልተፈቀደም ነው ያሉት። ያልፈቀደው ማን ነው? አልታወቀም። ሶሪ ግልጽ ስላልሆነ ሐዲሱ ደሊል አይሆንም ብለዋል። አይ ይሆናል ኡሚርና ኑሂና ለሚረኸስ ምናምን እየተባለ በሙገየረ ሲጋ ወይንም በፓሲ ፎርም ሰሐቢዎች ካስቀመጡት ማን ነው ማለት ነው ከኋላ ያለው ሰብጀክቱ ፓሲቭ ማለት ሳብጀክቱን መጣል ነው አይደል? ሳብጀክቱ ቦታ ኦብጀክቱን ብቻ ነው ያመጡት። እንትኑ ሳብጀክቱ ማን እንደሆነ አልታወቀም ነበር። ወላኪን ዩዕረፍ ቢማዕና ይታወቃል ይታወቃል፣ ችግር እና ደ ሐዲሱ ጠንካራ ነው። ወነቢ ሁረይራ ረዲየላሁ ተዓላ ነው ነብዩ ሰለላሁ ዐለይሂ ወሰለም ቃል ላ ተኹሱ ለይለተል ጁሙዓ የጁሙዓን ሌሊት እንዳትለዩት በቅያሚን ቆሞ በማደር ሚን በይን ለያሊ ከሌሎች ሌሊቶች የተለየ አድርጋችሁ ሌሊቱን ቆማችሁ እንዳታደሩ ወላ ተኹሱ አትለዩ የውመል ጁሙአ የጁሙአን ቀኑንም አትለዩት ብስያም በመጾምም አትለዩት እሱ የተከበረ ቀን ነው ብላችሁ ከሰምቱ ምን በይነል አያም ከሌሎች ቀናቶች እሱን ቀኑን በመጾም እንዳትለዩት ኢላ አየኩነ የሆነ እንደሆነ ሲቀር ፊሶሚ ፊሶሚን በጾም ውስጥ የተገኘ እንደሆነ ሲቀር የሱሙሁ አሐዱኩም አንዳችሁ እየጾመ እያለ ካጋጠመው ሲቀር አንድ ቀን ያፈጥራል አንድ ቀን ይጾማል አንድ ቀን ያፈጥራል አንድ ቀን ይጾማል ያጋጣሚ ጁሙአ ቀን ዋለበት አንድ ቀን የሚጾመው እዛን ጊዜ መጾም ይችላል፣ ችግር የለም። ገባችሁ? እሮብ ጾመ፣ ሐሙስ ያፈጥራል። ጁሙአ ጾሞ ቅዳሜ ያፈጥራል። እሁድ ይጾማል፣ ሰኞ ያፈጥራል። እንደዚህ አንድ ቀን እየጾመ እያፈጠረ እያጾመ እያፈጠረ ከሆነ ያጋጣሚ ጁሙአ ላይ ከደረሰበት ችግር የለም ማለት ነው። ላተኮሱ እንዳትለዩት ሌለተል ጁሙአ የጁሙአን ሌሊት የቅያምን በመቆም ሌሊት ስትሰግድ ማደር የለብህም ማለት ነው። በይን ከሌሎች ሌሊቶች ማድረግ ክልክል ነው። ይሄ ክልክል ራሱን የቻለ ኢባደተ ሙስተቂላ መፍጠር ነው ዲነል እስላም ውስጥ ማለት ነው። እንደ ወላ ተኹሱ እንዳትለዩ የሙል ጁሙዓ የጁሙዓን ቀንም እንዳትለዩ ቢስያም በመጾም እንደ አያም ከሌሎች ቀናቶች ጁሙዓ በጣም ምርጥ ቀን ነው። ናም ነብዩ አለይሂ ሰላቱ ወሰላም ማ ጠላዓቲ ሸምሱ ኸይረን ምን የውሚል ጁሙዓ ፀሐይ አንድም ዕለት የለም የውሚል ጁሙዓን የሚያክል የለም ብለዋል ነብዩ አለይሂ ሰላቱ ወሰላም የውሚል ጁሙዓን የሚያክል ጊዜ የለም ብለዋል። የዛነት በዚክር ነው ማሳለፍ ያለብን። ቀኑ ወደ ሶላት በመዘጋጀት በተጥበት ጥሩ ጥሩ ነገር በመልበስ ጥሩ ጥሩ ነገር በማድረግ ለሶላቱ መዘጋጀት ነው እንጂ ጾሞ መዋል የለም። ከልክለዋል።